الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم الرحمن الرحيم وعن جدامة بنت وحي رضي الله تعالى عنها قالت حضرت رسول الله صلى الله عليه وسلم نبي جار عليه الصلاة والسلام تساتف تلالي أناس أي مع جماعة كسوت جار بري تساتف وهو يقول في سماوات نبي عليه الصلاة والسلام لقد حممت أن أنها لكلك لفلك نبرا بنبي عليه الصلاة والسلام አኔል ገይላ ገይላ ልከለክል ፈልጌ ነበር። ገይላ ምንድን ያልኳችሁ እ የምታጠባ ሴት ጋር ግንኙነት ማድረግ ማንኛውንም የሚጎዳው ሁለቱም ይጎዳሉ። ዋናው የሚጎዳ የትኛው ነው? ጽንሱ ነው። ጽንሱ በጣም ይጎዳል። ፈነዘርቱ ተመለከት ፊሩን ሮሞችን አየኋቸው። ወፋሪስ ፋሪስንም አየሁ ሌሎች አረቦችን አላየም። ለምን እነዚህ ሁለቱን ግዙፎች ነብዩ عليه الصلاة والسلام ሁለቱን ግዙፍ ህዝቦች የተመለከቱት ገናና ህዝቦች ነበሩና ነው። ሁለቱ ነበሩ ዓለም ላይ የሚተካኩት። ሮሞች ያሸንፋሉ፣ ሌላ ጊዜ ፓርሻኖች፣ ሌላ ጊዜ ሮሞች እየተተካኩ ነው የመጡት። سورة الروم ራሱ አለ አሊፍ ላሚም ጉልበት ሩም ፊ አድነል አርድ ወሁም ሚን ባዕድ ገለቢህም ሰየግሊቡን እና ሮሞችንና ፋርሶችን ሳያቸው ፈኢዛሁም ይገሉን ጋላ ያደርጋሉ። መታጠባ እናት ጋር ግንኙነት ያደርጋሉ። አውላደሁም በልጆቻቸው ላይ በጽንሶች ላይ ግን ፈላድሩ ዛሊክ ይህ ጉዳት አላደረሰባቸውም እምብዛም አውላደሁም ልጆቻቸው ላይ ሸይአን ምንም ጉዳት ስላላደረሰ ልከለክል ፈልጌ ነበር ግን ተውኩት አሉ። ስለዚህ ጉዳቱ ያመዘነ አይደለምና ነው እንጂ ጉዳት አለ። አዎ ጉዳት አለ። ጉዳት የተወሰነ አለ። በሌላ ሐዲሳቸው የተናገሩት አለ አይደል? ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? የፋሪስ ሰዎች ከፈረሳቸው ጀርባ ላይ ይወድቃሉ ማለት እንደዚህ መቋቋም አይችሉም። ወገባቸው የወገባቸው አጥንት ምን አይደለም የጠነከረ አጥንት አይደለም በኢጋላ ምክንያት ማለት ነው። ስለዚህ ሆነች ጉዳት አለች ማለት ነው። ወላኪን እነማ ተረከ ነህየ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም መከልከል የተውበት ምክንያት ሁለቱን ነገር አወዳደሩ። ምንና ምን የሚመጣው አናሳ ጉዳትና በህፃኑ ላይ የሚደርሰው አናሳ ጉዳትና በአባት ላይ የሚደርሰው ከፍተኛ ጉዳት ያንኛውን ትተው ትልቁ ጉዳት ሊጠበቅ ይሻላል ብለው ነው። ምክንያቱም አባቱ ዘጠኝ ሁለት አመት ያክል ነው የሚጠባው አንድ ልጅ ወይንም ደግሞ አመት ከምናምን ሊጠባ ነው። ያንን ያክል ግንኙነት አይደረግ ቢባል ምን አይነት ፈሳድ ሊደርስ እንደሚኖር ثم سألوه ከዛ ጠየቋቸው ነብዩን አኔ ለአዝሊ አዝል ይፈቀዳል ወይ እንዴት ነው አሏቸው። ስለ አዝል ሁክም አዝል ማለት አንድ ሰው ግንኙነት እያደረገ ስፐርም ሊወጣው አካባቢ ማውጣትና ውጭ ላይ ስፐርሙን ማፍሰስ ማለት ነው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለው መለሱ። ዛሊከ ይህ ድርጊት አልወዕዱ ኸፍዩ ድብቅ በህይወት መቅበር ነው አሉ። ድብቁ ለሰው የማይታየው በህይወት መቅበር ነው አሉ። ወዕድ ማለት ወዕድ ማለት ምን ነበር ደፍኑ አልመርአ ሀየተን በህይወት እያለች ሴት ልጅ መቅበር ነው አይደል? وأد ማለት ኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁትለት አልመውኡዳ ፈቱስአሉ የውመል ቂያማ ትጠየቃለች። ለምን ቀበሩሽ? ምን አስፍተሽ ነው ተብላ ትጠየቃለች። አረቦች ይህ عادة ነበራቸው። ሴት ልጅ በጣም አሳፋሪ ስለሆነችና የሰውየውን ክብር ስለምታሳጣው በሴት ልጅ ብዙ ነገር ይደርስብኛል ብለው ስለሚያስቡ psychological ራሳቸውን ስለጎዱ ሴት ልጅ ሲወለድ ምን ያደርጉ ነበር? ከነ ህይወቷ ይቀብሯት ነበር። ወዕድ ይባላል። ይሄ ወዕደን ዛሂርይ ግልጽ የሆነ ከነ ህይወት መቅበር አለ። ድብቅ የሆነ ከነ ህይወት መቅበር አለ። ሁለቱ ማለት ነው። ዛሂር የሆነው በህይወት መቅበር የትኛው ነው? ሴት ልጅ መቅበር ማለት ነው። እሱ ሀዳ ሙሐረሙን بالقرآن وبحديث النبي صلى الله عليه وسلم وبإجماع العلماء ክልክል ነው። ይሄንኛው ደግሞ ወዕደል ኸፊይ ይባላል። ለሰው የማይታይ ከነ ህይወት መቅበር ይባላል። ክልክል ነው ማለት ነው። ከዚህ እንትን የምንይዘው ረዋሁ ሙስሊም ወዕደል ኸፊይ ተብሏል። በጣም አደጋ ነው ማለት ነው። እስኪ እንቀጥል። وعن ابي سعيد الخدري رضي الله تعالى عنه ከአባ ሰዒድ الخدري ደግሞ የተዘገበ ሐዲስ أن رجلا قال يا رسول الله አንድ ሰው መጣና ነብዩን እንዲህ አላቸው ያ ረሱላህ የአላህ መላእክተኛ ሆይ አላቸው የአላህ መላእክተኛ ሆይ አላቸው እነሊ ጃሪየተን ለኔ አንዲት ባሪያ አለችኝ አላቸው ጃሪያ ማለት ፈሳሽ ማለት ነው ጃሪያ ማለት ሌላ ቦታ ሲመጣልህ ሰደቀተን ጃሪያ እምርአቱን ጃሪያ የተለያየ ነው። ነህሩን ጃይ ፈሳሽ ማለት ነው። ይሄ ማለት ወጣት ስለሆነች የለጋ ዕድሜ እንቅስቃሴዋን አይተው እነ ሊጃሪየተን አንዲት ወጣት ባሪያ አለችኝ وأنا እኔ أعزل عنها እሷ ጋር ግንኙነት ሳደርግ ውጭ ላይ አፈሳለሁ sperm ኤን አለችው። أنا أعزل عنها إعزال ማለት ግንኙነት አድርጎ መጨረሻ ሴት ላይ በሚደርስበት ሰዓት ማውጣት ማለት ነው። ይሄ ማለት ነው። ወአና አክረህ ጠልቼ ነው አላቸው። أن تحمل እንዳታረግዝብኝ ፈልጌ ነው አለ። ወአና አክረህ አንተህሚል ማርገዟን ጠልቼ ነው አላቸው። وأنا እኔ أريد እፈልጋለሁ ደግሞ ما يريد الرجال አይ እንዳታረግዝብህ ከጠላህ አትቆጠብም እንዳይሉት ሌላ እንትኑን ተናገረ ሪዝኑን وأنا أريد ደግሞ እፈልጋለሁ ما يريد الرجال ወንዶች የሚፈልጉትን እፈልጋለሁ ምን ማለት ነው ግንኙነት እፈልጋለሁ ግን ግንኙነት ሳደርግ ደግሞ የሆነ ነገር ከተፈጠረ ልታረግዝና አደጋ ነገር ሊመጣ ይችላል። ወኢነ ልየሁደ አይሁዶች ደግሞ ፈሐድሶ እየተናገሩ ነው አይሁዶች አነል አዝለ አዝል ማለት ብለዋል አይሁዶች አዝል ማለት ወይንም አውጥቶ ውጭ ላይ ስፐርምን ማፍሰስ አልመውኡደቱ ሱጉራ ትንሹ ከነ ህይወት መቅበር ነው ይላሉ አይሁዶች እና በጣም ፈራው ዘገነነኝ ውጭ ላይ ማድረጉ አላቸው ቃል እንደ አሉ ነብዩ አለይሂ ሰላቱ ወሰላም ከዘበትል የሁዱ አይሁዶች በጣም ዋሽተዋል አሉ ለው አራደ አላህ አላህ ቢፈልግማ ኖሮ አየኽሉቀሁ መፍጠር ቢያስብ ኖሮ መፍጠር ልጅ መፍጠር ካሰበ ጌታችን መስተጧዕተ አትችልም አንቱስሪፈሁ ጭራሽ ልታስወግደው አትችልም እዛው ያመልጥሃል አሉ ነብዩ ሰላቱ ወሰላም እንዴት ማርገዝ እንዳለባት ያውቃል አላህ ስለዚህ ምንም አይደለም ማለት ነው ነብዩ አለይሂ ሰላቱ ወሰላም በዚህ ሐዲስ ደግሞ ይቻላል ማለት ነው ረዋሁ አሕመድ ወአቡ ዳውድ ወለፍዙ ወነሳኢ ወጣሐዊ ወሪጃሉሁ ሲቃት አህመድም ዘግበውታል፣ ኢማም አሕመድም ዘግበውታል፣ አቡ ዳውድ ዘግበውታል። ወለፍዙ አረፍተ ነገሩ አገላለጹ የአባ ዳውድ ነው። ወነሳኢ ወጣሐዊም ዘግበውታል። ወሪጃሉሁ ሐዲሱ ሰንሰለቱ ዘገባው እንትን ውስጥ ያሉት ሰዎች ሲቃት በጣም ታማኝ ሰዎች ናቸው። ስለዚህ ሐዲሱ ጠንካራ ነው ማለት ነው። ወአን ጃቢር ረዲየላሁ ተዓላ ነው ልጨምርላችሁ። ጃቢር እብነ አብድላህ ምን ይላል? ታላቁ ሰሐቢ ቃል ኩና ነበር نعزل على عهد رسول الله صلى الله عليه وسلم بنبي زمن نعزل عليه من على بنبي زمن عليه الصلاة والسلام إعزال النادر جنبر كنا نعزل على عهد رسول الله صلى الله عليه وسلم بنبي زمن كنا نعزل على عهد رسول الله صلى الله عليه وسلم بنبي ዘመን من እናደርግ ነበር? ውጭ ላይ ስፐርማቸውን እናፈሰው ነበር። والقرآن قرآن ደግሞ ينزل እየወረደ قرآن እየወረደ ولو كان شيء የሆነ ነገር ቢኖር ኖሮ ዩነሃ አን የሚከለከል ነገር ቢኖር ኖሮ ለነሐና አንሁ ቁርአን ቁርአን በከለከለን ነበር። ቁርአን ዝም አይለንም በዛ ሰዓት። ምክንያቱም አዲስ የተሽሪዕ ዘመን ነው ዘመኑ አዳዲስ ሸሪዓዎች እየመጡ ስህተቶች እየታረሙ በነበረበት ሰዓት ነው ቁርአን እየወረደ እኛ ኢዕዛል እናደርግ ነው። ስለዚህ ቁርአን አልከለከለንም፣ ይበቃል ማለት ነው። አሁንም በጃገር ወደ ሙስሊም ለሙስሊም ይሄ በራሱ ግንዛቤ ሊሆን ይችላል። የዙህሪ ወይ የራሱ የጃቢር ግንዛቤ ሊሆን ይችላል። ወለው ካነ ሸይኡን ዩንሃን የሚከለከል ነገር ቢኖር ኖሮ ከኢዕዛም ለነሐና አንሁ ቁርአን ቁርአን ይከለከለን ነበር ብሎ ፈህም አደረገ። ይችን ፈህም አድርጓል። በዚህ ጊዜ ሐዲሱ እንትኑ ሐዲሱ መርፎ ይሆናል መርፎ አይሆንም ምን አይነት ነገር አለው ውስጥ ላይ ስናየው መውቁፍ ነገር ነው አይደል የሚመስለው ነው አይደል የሚመስለው ግን መርፉዕ ነው የሚሆነው መርፉዕ ነው የሚሆነው ማዕናው ይላሉ ሐዲሱ ሙተፈቅ አለይህ እንጨምር ወሊ ሙስሊምን ሙስሊም ላይ ፈበለገ ዛሊከ ነቢዩላህ ሰለላሁ ዐለይሂ ወሰለም ይህ የኛ ድርጊት ለነብዩ ደረሳቸው ሰው እኮ ኢዕዛል እያደረገ ነው ሚስቶቹ እናንተን ባሮቹ እንዳያረግዙበት ተብሎ ደረሳቸው። ፈለም የነሃነ አን ነብዩም አልከለከሉንም ዝም አሉ። ሙስሊም ላይ የተዘገበ ሐዲስ። ስለዚህ ምን ሆነ ማለት ነው? በዚህ ስናየው ደግሞ ምን ሆነ ማለት ነው? መርፉዕ ሆነ ማለት ነው። ስለዚህ ሁለቱን ሐዲሶች ማገናኘት አለብን። ላይ ወእደን ኸፊይ አሉት፣ ታች ደግሞ ችግር የለም አይሁዶቹ ይሸታቸውን ነው አሉ ነብዩ አለይሂ ሰላቱ ወሰላም። ምን ማለት ነው? አንደኛ ሰውየው ወእደን ኸፊይ የተባለበት ሀሳቡ ፍላጎቱ ምንድነው? ከ قضاء قدر ጋር ትግል ወይንም ደግሞ ትንቅንቅ ስለተያዘ ነው ወእደን ኸፊይ የተባለበት ነፍስ እንዳይፈጠር ወይንም የነፍስ መፈጠር ነው ተቃውሞ እያደረገ ያለው ችግሩ ላይ አይደለም ተርጊስ ስለዚህ ወደን ኸፍ ያሉት ወደን ኸፍ የሚባለው ነገር ሐራም ይሆናል ሐራም አይሆንም ሐራም አይሆንም እንዲያደርገው ማለት ነው በዚህኛው በመጨረሻው ሐዲስ ይዘን ሐራም አይሆንበትም ክልክል አይሆንበትም እላይ ወእደን ኸፊይ ብለው ያሉት ነብዩ አለይሂ ሰላቱ ወሰላም ከምን ጋር ትግል ስላደረገ ነው ከምን ጋር ትንቅንቅ ስላደረገ ነው ከቀዷ ቀደር ጋር እያደረጋለሁ እንዳይረገዝ እንድረገዝ በሱ ፍቃድና በሱ ውሳኔ ያስመሰለው በሱ ድርጊት ያስመሰለው ብዙ አመታት ግንኙነት አድርጎ ላይረገዝ ይችላል። የተወስ በተወሰነ አላህ ከፈረደው ደግሞ የሆነ ነገር ተፈጥሮ እርግዝና ሊፈጠር ይችላል። ሰውየው ወደን ከፍይ የተባለበት የሚያደርገው ከቀባ ቀደር ጋር ያደረገው ትግል እንጂ ትክክለኛ ወዕድ አይደለም፣ ከነ ህይወት መቅበር አይደለም። ይበቃለታል ማለት ነው ሰውዬው هذا الظاهر ظاهሩ ይበቃል ነው መልሱን ነው ባይሆን ፍርሃቱ ምንን በተመለከተ ነው ከዚህ እስቲንባጥ አድርገዋል ዑለማዎች ብዙ ነገር እስቲንባጥ ተደርጓል ሰውየው ኢዕዛል በሚያደርግበት ሰዓት ስፐርሙን ውጭ ላይ በሚያደርግበት ሰዓት እንዳታረግዝበት ሲፈራ የፈራው ምንን ነው ርዝቅን የፈራው ወይንስ የሚስት በሽተኛ መሆንን ነው አለመውለድ መቻልን ነው ወይም ደግሞ እሆነ ደረጃ እስከምንደርስ ድረስ ብለው ነው ይሄ ትኩረት ውስጥ አስገብተው ሀያቱ ኪባር ዑለማ ብዙ ነገር ላይ ፈትዋ ሰጥተዋል። በዚህ ዙሪያ ላይ ክኒን መውሰድ ይቻላል ወዴት መቆጣጠሪያን የሚባለውን ነገር ከዚህ ፈትዋ ሰጥተዋል። ሙጀመዕ አልፍቅህም ሀያቱ ኪባር ዑለማም ፈትወ ዳኢማ ከዚህ ላይ ስንባት አድርጓል። ክልክል አይሆን ባይሆን ሴትየዋ ልጅቱ የምትወስደው የወሊድ መቆጣጠሪያ ማርገዟ ከውፈን ሚን ርዝቅላህ ከሆነ አዛ ሐራም ይሄ ሐራም ነው። ወይም ደግሞ ተዕቂም ከሆነ ታቂም በአሁን ሰዓት የሚሰጠው ህክምና ታቂም ሙሉ በሙሉ መሀል ማድረግ ወይንም የሆነ ቱቦ የሚቆርጡት ነገር አለ ወይ የሚቋጥሩት ነገር አለ በህክምና እሱ ሙሉ በሙሉ ክልክል ነው። እሱ ሐራም እንደውም አላህ የፈጠረውን ህክማ ከአላህ ህክማ ጋር ሌላ ነገር መፍጠር ክልክል ነው። እሱ ሙሉ በሙሉ ሐራም ነው። ምን ማድረግ ምን ማድረግ ሙሉ በሙሉ መካን ማድረግ ቤትንም ሆነ ወንድን በመቁረጥም ሆነ በመድኃኒት ሙሉ በሙሉ ክልክል ነው። እስከተወሰነ ጊዜ ድረስ ግን ከተመጽኑን ሴ ተፈቅዷል። ባይሆን የሚያደርገው ከውፈን ሚን ሪዝቅ መሆን የለበትም። ከውፈን ሚን ሪዝቅ መሆን የለበትም እንጂ ሌላው ይቻላል። ተግባባል። እ ከትዳር እንደዚህ ምን አይነት ምን ማስተርቤሽን ክልክል ነው። እሱ ያ እኮ ይለያል። እዛ ላይ ይባል እስቲምና የሚባለው ማለት ነው። ሰውየው ወይንም ሴትም ትሁን ወንድም ይሁን የራሱን በራሱ ጊዜ ራሱ አባብሎ ወይንም የሆነ ነገር አድርጎ ያለውን ፍላጎቱን ማርካት የሚባለው ነገር ማለት ነው። ማስተርቤሽን የሚባለው እሱ በጣም ክልክል ነው። የፈቀዱ ሰዎች አሉ። አንድ ሱፈል ቀረባ ይፈቅዳል። እሱ ነው መቼም የራሱ ታክቲክ ገባኝ። አንድ የተፈቀደ እሱ ያደረገውን ነገር አለ፣ ግን ክልክል ነው። ክልክል ነው ሲሚ ኢማሙ ሻፊ አረ በጣም ነው ክልክል የሚያደርጉት። ዚና የሚል ነገር ባትወስደውም ክልክል ነው። ሀታ ራሱ አጥባ ዘመን የዘመኑ አጥባዎች ራሱ በጣም ምክር ይሰጣሉ በዚህ ዙሪያ ላይ ሕክምናው ዘርፍ ማለት ነው። ይህን አይነት እስቲምና አድርጎ ራሱ አባ አባብለው እሷ መሆነች እሱ ግንኙነት ማድረግ አደተ ስርያ ይሉታል። ይህንን ማድረግ አንድ ሰው ከለመደ በኋላ በጣም መጥፎ ነው። ከሚስት ጋር ግንኙነት ማድረግ ራሱ አያስደስተው። ብዙ ነገር በዛው ተበላሽቶ ይቀራል እና ጅማት ወይንም ደግሞ የተለያዩ ስሮች ላይ ብዙ እንትን አለው፣ ጉዳት አለው። ምንም አማራጭ ከሌለ ዝሙት ፊት ለፊት ከመጣ እስቲ ምን ይፈቀድልሃል? በዛ ጊዜ አይ በኢጥላቅ አይደለም የሚፈቅድ ተቀበል አይደል? ዝሙት ላይ ፊት ለፊት የሆነ አካል መጣብህ፣ በቃ ዝሙት ማድረግ ተነሳስተህ ጣራ ከነካ የዛን ጊዜ እስቲምና ማድረግ ምን አድርጎ ምክንያቱም ስሜቱ ከረካ በኋላ ሰውየው ወደ ነበረበት ወደ አቅሉ ይመለሳል። ወደ አቅሉ ይመለሳል። አለበለዚያ እኮ ዘሀበ ሱሉስ ዐቅል እንትና እኒ ኢማሙ ወልገዛሊ ኢሕያኡ ዑሉም ዲን የሚባለው ኪታባቸው ላይ አንድ ሰው ስሜቱ ከተነሳ በኋላ የአቅሉ ሁለት ሶስተኛው ይወገዳል ብለዋል። ማሰብ ጭራሽ በአንድ ሶስተኛ ብቻ ነው አእምሮ የሚሰራው ማለት የለም ስሜቱ ከተነሳ በጣም መጥፎ እኮ ነው። በዛን ሰዓት የቁርአን አያ ብትሰማ ትዘጋዋለህ እንጂ አትሰማም። አዛኔቱ ወዛኔ የሚለው ዝገው ነው የሚለው ለምን ነገር ይፈጠራል? ናም ወላሂ ዑለማዎች በጣም የሚያስቡት ነገር አለና ዘሃበት ሁሉታ አቅል ይባል በጣም አደጋ ነው። በዛን ሰዓት ነው እንጂ አለበለዚያ ማስተርቤሽን የሚባል ነገር ክልክል ነው ክልክል ነው። ተግባባን? በጣም ክልክል ነው። አነ لكن الفرق بينهما وعد خفينا وعد الظاهر مكاكل أن الوعد الظاهر بالمباشرة وعد الظاهر የምንለው በግልጽ ሴት ልጅ መቅበር بالمباشرة ቀጥታ ዳይሬክት ሰውየው ከህይወት ጋር እየተነካካ ነው اجتماع في القصد والفعل ሐሳብም ሆነ ድርጊት ተገናኝተዋል ሴት ልጅ የሚቀብር ሰው ይህንኛው ወዕድ الخفي ድብቅ ህይወት መቅበር ማለት ደግሞ ወልዓዝል የተዓለቁ ቢልቀስድ ፈቀጥ ፍላጎት ብቻ ነው ያለው ያንኛው ፍላጎትም ድርጊትም ተጨምሮበታል። ሁለቱ መካከል ያለው ልዩነት ሴት ልጅ ከነ ህይወቷ መቅበርና ስፐርምን ውጭ ላይ ማፍሰስ እሱ ወዕደን ኸፍይ ድብቅ ከነ ህይወት መቅበር የተባለው ሁለቱ መካከል ልዩነት አለ። ያንኛው ሴት ልጅ ከነ ህይወት መቅበር ሀሳብም አለ እሷን ማጥፋት፣ ድርጊትም አለ ሁለተኛ። እዚህኛው ላይ ግን ቀስድ ብቻ ነው ያለው። ሴት ትሁን ወንድ አይታወቅም፣ ስፐርም ላይ ያለው ማለት ነው። ቀስድ ብቻ ነው ያለው። ልዩነታቸው ነው فلذلك وصفه بكونه خفي انتهى وبهذا يحصل الجمع بين الحديثين وان حديث جدامة لا يدل على التحريم የጁዳማ ሐዲስ ላይ ذلك الوعد الخفي የሚለው ያለበት የጁዳማ ሐዲስ لا يدل على التحريم ድርጊቱ ሐራም ነው የሚለውን አይጠቁመንም وانما كره على عزل ነብዩ አለይሂ ሰላቱ ወሰለም አዝልን ተቃወሙት لان في معارضه بالقدر ቀደር ጋር ግብ ግብ ስለሚፈጥር ሰውየው እንዳይረገዝ የሚል ነገር ስላለበት ይችን ነገር ለመቃወም እንጂ ነብዩ አዝልን ክልክል ነው እያሉ አይደለም ወሳዕየን ኢላ ረቢህ ቢተድቢር አልሐሰቢ በኒል ዓዚል እንደ አዚሉ ወይንም ስፐርሙን ውጭ የሚያፈሰው ሰውዬ ህይወትን በትክክል እንዲመራ በፕላን መጓዝ አለብኝ የሚል ሁኔታዎችን ሁሉ በሱ ቁጥጥር ስር አስመሰላቸውና ይሄ ደግሞ አንድ ሰው በራሱ አካሄድ አይደለም የሚሄደው። አላህ ይወለዳል ያለውን ልጅ እንድወለድ በቃ ይረገዛል። እርግዝና የሚባል ነገር ሀታ በዋና የሚያረግዙ እኮ አሉ ታውቃላችሁ አይደል? ዋና በዋና ራሱ የሚያረግዙ አሉ። ዋና ውሃ ውስጥ የሆነ ወንድ ስፐርም ረጭቶ ከሆነ ውሃ ውስጥ እያለ እሷ ስታይ እርግዝና ይፈጠራል። ይህንን አጀብ እስከዚህ ድረስ ያለ ቀደር የሚወስነው ነገር ማለት ነው እንጂ ማንም አያድንም። ማዳንም መስተጣዕተ አንተ ስሪፈው ያሉት እነዚህ ነው ነብዩ አለይሂ ሰላቱ ወሰላም ለማንኛውም ወአማ ማ የፈዓልሁ አጥባ ዶክተሮች የሚሰሩት ያዘ ዘመን በአሁን ዘመን ሚንቀጥዒ ባዕድ ልዕሩቅ የተለያዩ ጅማቶችን በመቁረጥ ለኢጧሪ ቁወት ተውልድ የልደትን እንትን ለመቆጣጠር ማሐበቃ ቁወት ጅማ የግንኙነት አቅሙ ሰውየው አለው እሷም አላት። ግን ግንኙነት ብቻ እንጂ ሌላ ነገር የለም። ለታህዲድ ነስል ዘርን በፕላን ወይንም የሚባል ነገር አለ አይደል? እሱን ለማስኬድ የሚያደርጉት ሀደ ፊ ሀደ አዘማን ሀዳ ላይ ካቱ አለ ልዓዝል ቀጥዓን ጭራሽ ከዚህ ከዓዝል ጋር አይሄድም አይሄድም እሱ በጣም ፍልቅ ነው። ፈኢነ በይነሁማ ፈርቀን ዐዚመን ፈልዐዝሉ ሰበቡን ዘን ወቅት ጊዜያዊ ነው። በጊዜው ማድረግ ይችላል አንድ ሰው። እሱም መርፌ ይወጋ፣ እሷም ትወጋ፣ ኪኒን ይውሰዱ፣ ምን ያድርጉ። ላኪን ተርኩሁ አውላ ለብዙ ነገር ያደርጋል እና መጠቀሙ ጃይዝ ነው፣ ክልክል አይደለም። በሐዲስም ክልክል አይደለም። ዑለማዎችም ተናግረዋል። ዑለማዎችም እስትንባጥ ያደረጉ ። ከዚህ ነው። አይ አንዳንድ ቦታ ላይ አንዳንድ ተበላሽቶ ቤተሰብ ይሄን አይተው እኮ ነው ዓለም ላይ የሚያስለቅሱት ህዝቡን ወይንም የቤተሰብ ፍላድ የሚባል ነገር እንዳወጣ የሚያደርጉት ወይ አንድ ቤተሰብ ደሃ ቤተሰብ ውስጥ የተፈጠረ ወይንም ሰውየው የሆነ ቦታ ላይ ያለም ችግር ብቻ ነው መዞ የሚሆን ሌላ ቦታ ሀምሳ ሰላሳ ወልዶ ምንም ያልደረሰበትም አለ። ችግረኛም ብቻ አይደለም ማየት ያለብን። አላህ አንድ ቃል የገባው ነገር አለ። ብዛት እኮ የነሱ logic ያሳምነናል፣ ግን ጥቅስ አለ ወላ ተቅቱሉ አውላደኩም ሚን ኢምላቅን ነሕኑ ነርዙቁኩም ወኢያሁም እያለ ነው አላህ በቃ ይበቃናል እሱ ነው ሀዳ አላህ እንደው ምን الذي يؤمن بالقرآن والله እንደዛ አይነት እንትን ውስጥ አይገባም በቃ ልጆቻችሁን አትግደሉ ምን ረሃብ ፈርታችሁ ኸሸተ ኢምላቅን ማለት ኸሸተ ጁሕን ረሃብ ፈርታችሁ ልጆቻችሁን አትግደሏቸው ነህኑ ነርዙቁኩም እናንተንም እኛ እንለግሳለን ወኢያሁም ለነሱም ሲሳይ እንሰጣለን እኛ እንሰጣለን አለ። በቃ ለሁለቱም ይሰጣል። አንተ ቢያንስ እኮ እዚሁ ሰምታችኋል አይደል? አንድ ልጅ ሲወለድ ኧረ ሰው በዛ ልጅ በዛ ዓለም ላይ ምናምን ሲባል ሰሚዕቱ ምን ረኢስ ወዘራ ነብይ ማ የሰማሁት ነገር አለ። አንድ ልጅ ወደ ምድር እኮ ሲመጣ እጅና እግር ይዞ ነው የሚመጣው። ምን ቤተሰብ ፕላን ቤተሰብ ፕላን ትሉናላችሁ። አንተ ተወልዶ ትላለህ። ጎረምሳ ሆኖ የማይሰራ ከሆነ አለመስራት እዚህ ከመጣ በኋላ በትእዛዝ የማይሰራ ከሆነ ሰነፍ ከሆነ ናም ይወገዛል። መወገዝ ያለበት መጥቶ አለመስራቱ ሰነፍ መሆኑ እንጂ ሲወልድ እርጅቅ ይዞ ነው የሚመጣው። ይሄ ደግሞ የአላህ ቃል ነው። በቃ ማንም አስተካክሎ ቢያመጣው ወላሂ ለነቅበል አበደን ተግባባን አይደል? ላ ተቅቱሉ አውላደኩም ኸሸተ ኢምላቅ ይኸው ቃል ኪዳኑ ምን አለ? ነህኑ ነርዙቁኩም ወኢያሁም እናንተ እነሱንም እነሱ ሳይሆን ምን ነው። نعم በቃ ሂንድ ነው ሂንድ አንድ ቢሊዮን አካባቢ ገቡ አንድ ነጥብ ምናምን ቢሊዮን ቻይና አለ ይኸው ቻይና አልተራበም የተራበው ግን ስንት ሚሊዮን የሚኖርበት ነው የሷን አንድ አስር ከአንድ መቶኛ ምናምን የምትሆን ሀገር ግን አስራ ሀያ ምናምን ሚሊዮን ህዝብ ይራባል ሰላሳ ሚሊዮን አርባ ሚሊዮን ያለበት አካባቢ አፍሪካ ውስጥ ይራባል። ይህ ስለሆነ ስራ እንጂ እንትን አይደለም። ይህን የሚነግሩን ደግሞ ምዕራባውያን ናቸው ያሳምናሉ። ቻይናን ያላሳምናል። ተግባባል። ሁለተኛ ወዕድ እንትን የእርግዝና መከላከያ ፕላን ለማውጣት ወይም ደግሞ ሆነ ደረጃ ላይ ለመድረስ ብለው የሚያወጡት ነገር እሱ ይቻላል ምናምን ነገር ብያቸዋለሁ። ውስጥ ላይ ግን እርግዝና መካከል ላይ የሚፈጠር ነገር አለ። ተብዲል የሚባል ማለት ነው። ተግይር ወይንም ተብዲል መቀያየር፣ ጾታን መቀያየር የሚባለውን ነገር ላይ ፈትዋ በዚሁ ላይ ሀያቱ ኪባር ዑለማ እንደዚህ ፈትዋ ይሰጡታል። አንድ ጽንስ ውስጥ ያለች እንትን ጽንስን ወንዱን ወደ ሴት ሴቱን ወደ ወንድ ሆርሞኑን በመቀየር የሚደረግ ነገር አለ አይደል? ሀዛ ሐራሙን ሐራሙን ቢልቁርአን ነው ብሎ ላ ተብዲለ ሊኸልቅላህ ክልክል ነው። ፈለአሙረነሁም ፈለዩገይሩነ ኸልቀ አላህ የሚል አለ። የአላህን ተፈጥሮ እንዲቀያይሩ አዛቸዋለሁ ብሏል። ሸይጣን የሸይጣን ዛቻ ነው። ግን መካከል ላይ አንድ ተፈጥሮ አለ። ምን ወንድም ሴትም መሆኑ ያልታወቀ ጾታው እንደዚህ ከሆነብን ወይ ወደ ወንድ ወይ ወደ ሴት እንደሄድ ማድረግ ይህንን ፈትዋ ሰጥቷል። አሁን ከነበብኳቸው ፈትዋዎች ማለት ነው። በዚህ ዙሪያ ተግባባን። ሁንሳ ታውቃላችሁ? ሁንሳ ምንድን ነው? እ ሁንሳ ማለት ምን ማለት ነው? የሁለቱም ጾታ ያለው የሁለቱም ጾታ ያለው ሁንሳ ይባላል። እንደዚህ አይነት ተፈጥሮ ሊፈጠር ይችላል። አንድ ሰው ላይ ሁለት አይነት ጾታ ሊኖረው ይችላል። አጋጣሚ አለ። አለም ደግሞ ተፈጥሮ አለም እንደዛ አይነት ተፈጥሮ ያለውን ወደ አንዱ ተፈጥሮ ማድረግ ይቻላል ነው የሚሉት ወይ ወደ ወንድ በወንድ ሑክም እንዲተዳደር ወይ ወደ ሴት በሴት ፈክም እንድተዳደር ማለት ነው ብዙ አለ ወንድ ወንድ ነው ከተባለ ጂሃድ ይወጅበታል ጀማዓ አለበት ሲዘወጅ የሆነ ነገር አለበት ብዙ ዋጅቦች አሉ ሴት ከሆነ ደግሞ በሴት አህካም ላይ እንደሄድ ማለት ለአህካም እንዳያስቸግር እንደዚህ ያደርጉታል ተራሱ ዑለማዎች እኮ ሲወርስ እንዴት ነው ሁለቱንም ጾታ ይዞ የዛን ጊዜ ህክምና አልነበረ። በአሁን ሰዓት ህክምና አለ። ህክምና በሌለበት ሰዓት ይህ ወንድ ነው ሴት ነው ለማለት ምን እናድርግ ሲሏቸው ዑለማዎች ተመልከቱ ምን አይነት ጥረት እንዳደረጉ። በሁለቱም ሲሰና ቀድሞ የሚያቆመው ጾታው አይደለም የሚሉት ተባባለን። ሲሰና በሁለቱም ይሰና ይችላል። ሲሰና በጣም ኃይል እንትን ፈሳሽ ያለበት በሱ በኩል ነው ጾታው የሚመደበው ምናምን ነገር ዑለማዎች ያሉ አንተ ግላጭ እና ተግባብተናል። ክልክል አይሆንም አዝል ማለት ነው። ክልክል አይደለም። ነብዩ አለይሂ ሰላቱ ወሰላም ሰውየው ቀደር ጋር እየታገለ ስለሆነ ያለውን ጠሉ እንጂ ክልክል ነው ማለታቸው አይደለም። ነብዩ አለይሂ ሰላቱ ወሰላም وعن انس بن مالك رضي الله تعالى عنه ان النبي صلى الله عليه وسلم كان يطوف نبي عليه الصلاه والسلام يزور نبر نبي عليه الصلاه والسلام كيف ለይሰ ሰበበ ሊመን ሐምል ሐቂቀተን እንትን ማለት ውጭ ላይ ማፍሰስ ማለት ሙሉ በሙሉ እርግዝናን መከላከል ማለት አይደለም። ወማዓ ዛሊካ ላ የዛሉ ልዓዚል እንሻ ከፈለገ ውጭ ላይ ያፈስ ወኢንሻ ተረከ ከፈለገ እንደፈለገ ወአማ ቀጠዑ አልዕሩቅ እንትንን ማመቁረጥ ጅማትን ቆርጦ ጭራሽ ሙሉ በሙሉ አንድ ሰው እርግዝና ሙሉ በሙሉ ለማቆም ከሆነ ፈሆ ሰበቡን ቀጥዒ ይሄ ሙሉ በሙሉ የታወቀ ነው። ሀዛ ሐራም ይሄ ሐራም ነው አይቻልም። ወፊ ምን ተግይር ኸልቅላህ አላህ የፈጠረውን ተፈጥሮ መቀየር ነው። ወሰርፍ ኒዛም ልጅስም የሰውነትን ኒዛም የተቀመጠለትን ስርዓት በተቀመጠለት ስርዓት መልኩ እንዳይሄድ ማድረግ ነው። ወይሳሉ አመሊ ባዕድ ልቆይ وإرسال الدواء المبيت مثل السرطان إلى موضع القلب وإلى القلب والرئة وغيرهما نجرم ያኔ <coughs> ነገር በጣም ብዙ ነገር ነው ያለበት። ሰረጣን ካንሰር ምናምን ራሱ ሊያመጣ ይችላል። وعن انس بن مالك رضي الله تعالى عنه ان النبي صلى الله عليه ምን ይላሉ እንትን አረግዛለሁ ብላ ከፈራች መድኃኒት ተጠቅማ ግንኙነት ማድረግ ራሱ እንትን ይወጅብባታል ነው የሚሉት ዑለማ። ይህ አይነት ፍርሃት ካለ ማለት ነው ለመጠቀም ፈትወ ዳኢማዎች እንትን ሲሰጡ የሆነ ፍርሃት ካለ በተለያየ አቅጣጫ ሊሆን ይችላል። ምን ምን ኩል ጅሃት ሊፈጠር ይችላል። አን ነብይ ሰለላሁ ዐለይሂ ወሰለም ካን ነብዩ ዐለይሂ ሰላቱ ወሰለም ነበሩ የጡፉ ይዞሩ ነበር አላኒሳኢ በሚስቶቻቸው ላይ ቢገስሊ ዋሂድ በአንድ ትጥበት አخرጃሁ ወለፍዙ ለሙስሊሚን በአንድ ትጥበት ሚስቶቻቸውን ያዳርሷቸው ነበር ይላል። ያ ማለት ምን ማለት ነው? የዛን ጊዜ የነብዩ ዐለይሂ ሰላቱ ወሰላም ሚስቶች ስንት ነበሩ? ዘጠኝ ነበሩ። አነ ነቢ ሰለላሁ ዐለይሂ ወሰለም ካነ የጡፉ ይዞሩ ነበር አላኒሳይ ለሚስቶቻቸው ላይ ይዞሩ ነበር ማለት ግንኙነት ያደርጓቸው ነበር ያደርጉ ነበር ከሚስቶቻቸው ጋር ቢገስል ዋሂድን በአንድ ተጥበት ማለት ነው። ምን ማለት ነው እ ምን ማለት ነው እ በአንድ ትጥበት ነብዩ አለይሂ ሰላቱ ሰላም ሁሉ ሚስቶቻቸው ጋር ይደርሱ ነበር። ከሚስቶቻቸው ጋር ግንኙነት ያደርጉ ነበር በተከታታይ ማለት ነው። ይሄ የነብዩ አለይሂ ሰላቱ ሰላም ቁወተ ሩዙልያ ከሌላ የበለጠ የሰላሳ ወይም የአርባ ወንድ አክል እንትን አቅም አላቸው ይባላል። ነብዩ አለይሂ ሰላቱ ሰላም አቅሙ አላቸው አይደክሙም ማለት ነው። ነብዩ አለይሂ ሰላቱ ሰላም እና ትጥበት የሚባል ደግሞ ቢገስሊን ዋሂድን በአንድ ትጥበት አለ ቅጥበት ባደረገ ቁጥር ነሻጣን ነሻጣው ይጨምራል ይላሉ ነብዩ አለይሂ ሰላቱ ወሰላም። ከኋላ ሲባቢ ውዱእ ነው ባበት ጣሃራ የተነጋገርነው ነገር አለ። ያን አለ አላህን ፈኢዛ ኩንቱም ጁኑበን ፈኢን ኩንቱም ጁኑበን ፈጠሃሩ ይላል። እገስላለ ገላ ቅጥበት። ለምንድን ነው ገላ ቅጥበት ያስፈለገው? አንድ ሰው በቃ ግንኙነት አደረገ አለቀ። እስቲንጃ አድርጎ ውዱ አድርጎ ለምን አይሰግድም? ቅጥበት ለምን አስፈለገ? የሚገርም በጣም ተአምር አለው። ተአምር ነገር አለው ነው የሚባለው። ግንኙነት በሚያደርግበት ሰዓት ጅማቶቹና የተለያየ እንትኖቹ በጣም የለም ድክም ነው የሚሉት። ህጥበቱ ራሱ የመመለስ power ና የመመለስ አቅም አለው ይላሉ። ውሃ ሲነካው ማለት ነው። የነበረው የደም pressure እንትን ሲል የነበረው በጣም በከፍተኛ ሁኔታ ሲንቀሳቀስ የነበረ የደም pressure ኡ ሻወር በሚወስድበት ሰዓት ሰላም ያገኛል። ስለዚህ ሀዛ ሚን ሂክመት ባሪ አላህ ካመጣው ከፍጥበት حكمة አንዱ ይሄ ነው ይላሉ። አክረጃሁ ወለፍዙ ለሙስሊሚን እና ነብዩ عليه الصلاة والسلام በተከታታይ ሚስቶቻቸውን እንጂ ሊያዳሩት ይቻሉ ዘጠኝ ሚስቶች ካሉ ለሁሉም قسم ይወጅብባቸዋል አይደለም ወይ? ይሄ ጥያቄ ይነሳል። አይወጅብባቸውም። ነብዩ عليه الصلاة والسلام ዘጠኝ ሚስቶች አሏቸው። ለምሳሌ ሌላ አንድ ሰው አንድ normal ማንኛውም ምን أمة محمد عليه الصلاة والسلام ሁለት ሚስት ቢያገባ ወይ ሶስት ሚስት ቢያገባ ወይ አራት ሚስቶች ቢያገባ ለአንዷ ሁለት ቀን፣ ለዛች ሁለት ቀን፣ ለዚች ሁለት ቀን፣ ለሁሉ ሁለት ሁለት ቀን ወይ ሶስት ሶስት ቀን ወይ አንዳንድ ቀን የግድ እኩል ማድረግ አለበት። የግድ ያከፋፍላል። ዋጅብ ነው ይሄ። ሀታ ራሱ በአንዷ ቀን ሁለት ቀን እስከሚጨርስ ድረስ እዛችኛይቱ ቀጣይ ቤት የሆነ ችግር ካልተፈጠረ በስተቀር እንጂ አይሄድም። የሆነ ነገር ፍላጎት ኑሮት እዛችኛው ቤት ሄዶ ሌላዋ ቤት ማለት ነው ሁለተኛዋ ሚስት ቤት በዚችኛይቱ ተራ ከሄደ ቀባ ይወድብበታል። ቀባ አለበት። ግንኙነት ካደረገ እዚህ ቀባ አለበት ራሱ በዛን ሰዓት ለምን እዛ ሄደ? ይሄ እስላም የሰጠው ፍትህ ነው፣ በመካከል ላይ ማለት ነው። ለሁላቸውም እኩል መስጠት አለበት እና ነቢዩ عليه الصلاة والسلام ለሁሉም ከፋፍለው መንቀሳቀስ واجب አይደለም በሳቸው ላይ ترجي من تشاء إليك وتؤوي إليك من تشاء የፈለከውን ማስጠጋት ትችላለህ፣ ያልፈለከውን መተው ትችላለህ። ያ ማለት የፈለከው ጋር ግንኙነት ማድረግ ትችላለህ፣ የፈለካትን ደግሞ ትተዋለህ። የፈለካት ጋር ማደር ቅስማት ልታደርግላቸው ትችላለህ። የፈለከውን ልትተው ትችላለህ። ፍቃድ ሰጥቷቸዋል አላህ። ግን ነብዩ አለይሂ ሰላቱ ወሰለም እንደዚሁ ፍቃድ ተሰጥቷቸው ይህ አይነት እንትን አይወጅብብህም ተብለው ነብዩ አለይሂ ሰላቱ ወሰለም ምን ያደርጉ ነበር? ከፍለውላቸዋል ለሚስቶቻቸው ጊዜ ሀታ ራሱ ነገ እኔ የት ነኝ ይሉ ነበር። ታማ ማለት አይና አነ ገደን ነገ የት ነኝ ነገ አይሻ ጋር እንዲደርሳቸው ተስፋ አድርጎ ማለት ነው። ከፍላ ከፋፍለውላቸው ሰዓት ዋጅብ ስለሆነባቸው አይደለም ነብዩ አለይሂ ሰላቱ ወሰለም ይሄ ከራሳቸው ከእንትናቸው ከራሳቸው ከፈቃደኝነት የተነሳ ነው ይላሉ። እዛ የመነጨ ነው። በሌላ ላይ ይወስዳል። ተግባባን? ግልጽ ነው። ባቡ አስወዳት Lizinho. ምን እንደው ትናለን አሁን የተነጋገርነው ነው። ኢነላህ ላ የስተሒ አኒል ሐቅ ብሏል። ማሻአላህ አንቱ ማነህ ናም አላህ ከሀቅ አይከለክልም። ማፈር የለብንም እና አንዳንድ ወንዶች እና ሴቶችን ሊኖሩ ይችላሉ። በቅንፍ ውስጥ ብልችን በመነካካት ራሳቸውን ያረካሉ። እኔ እንዳነበብኩት ነገር አለ ሀሰን ታጁ ከመፍቀዱ አንጻር ነግሬያችኋለሁ። አሰንታጁ ከማን ነው የሚቀበለው ብያችኋለሁ። ከቀረዳዊ ነው። መጀመሪያ አሰንታጁ እኮ የሚተረጉማቸው መጽሐፍ ሲሉ ከቀረዳዊ ነው። እኔ ስለዚህ ደሊል የለም እንደዚህ አይነት ነገር ብዛት ሰው ችግር አለበት። እኔ ጋር ተነጋግረናል። በጣም በጣም ብዙ ነገር ነግሬያችኋለሁ። አሰንታጁ በጣም ችግር ያለበት ሰው ነው። በጣም ችግር አለበት። አዳፊ ሱና ወፊል አቂዳ ወፊ አልመያዲን ኢስላሚያ እጅግ በጣም ብዙ ቁጥር ሶስት አራት ችግር ብቻ አይደለም ያለበት እሱ ስለፈቀደ አይደለም ዋና ዑለማዎች ከልክለዋል። ከዚህ ነገር መቆጠብ ነው ያለብን። በጣም አደጋ ነው፣ ጥሩ አይደለም። አንዳንድ እንዲህ ለህትያጥ እንኳ ራሱ መጠንቀቅ አለብን ምን ለመከላከል ናም ይቻላል። ዋናው የሚከለከሉበት ክልክሉ ነገር ምንድን ነው? አድል ማለት እኮ ነው። በአዝል ቅያስ በጣም ብዙ እኮ ቅያስን አውጡት ብያቸዋለሁ ዑለማዎች። አታችን ይሄ የተፈቀደው ወንድም ላይ ያለ መከላከያ መጠቀም፣ በሴትም በኩል መከላከያ መጠቀም። መከላከያው የግድ ኪኒን ወይም የሚጠጣ ወይም ብቻ አይደለም። ማንኛውንም መከላከያ አዝልን ቅያስ አድርገው ፈቅደዋል ዑለማዎች። ሙጀመዕ አልፍቅህም አያቱ ኪባር ዑለማን ፈትወዳ ኢማም የተነገረ ነው። ባይሆን መከላከያውን ሲጠቀም አንድ ሰው ምንም ምንም ምንም ታርጌት ማድረግ የለበትም። እርዚቅም ይህንን ሸሽቶ መሆን የለበትም። ከዛ ውጭ ባለ ይፈቀዳል። አልሐላል ወልሐራም ነው። አስቸጋሪ የእንትን ጊዜ ዝሙት ላይ ወድቃል ምናምን ነገር የሚለው ካለ ያንማ ዑለማዎች ይፈቅዳሉ። የተሻለ ነገር ለመስራት ማለት ነው። ምክንያቱም ሁለት ነገር ፊት ለፊት ከመጣ አነስተኛውን ነገር ትሰራለህ። ይሄ ቃዒዳቸው አኸፍ ማለት ነው። ከሁለት ጉዳት አነስተኛውን ታደርጋለህ። የሆነ ነገር ዝሙት ላይ የሚወድቅ ከሆነ ሰውዬ ዝሙት ላይ ወድቃል ብሎ ከፈራ እንደውም ማግባት ወጅብ ይደረጋል። ባቡ አፈዳት ባቡ <clears throat>